قُلْ إِنَّ وقوله تعالى ولم يخش إلا الله وقوله تعالى يا الله سبحانه وتعالى نجد ولم يخش إلا الله الله ننجي الفراس بل قال ابن عطية ابن عطية بلولاله يريد فلقال خشية من يريد خشية تعظيم يمالات انفراد شامالتنا والعبادة انبيهم من يمالت የማላቅና ወልዒባደቲ የአምልኮን ፍራቻ ማለት ነው። ወጣዓቲ እንዲሁም አላህን ስብሓነሁ ወተዓላ የመታዘዝ ፍራቻ ማለት ነው። ወላ መሐለተ የማይቀር ጉዳይ ነው። አነ ልኢንሳን የሰው ልጅ እኮ የኽሸል መሃዲር የኽሻ ይፈራል። አልመሓዲር ዱነውያ ዱንያዊ የሆኑ ማስፈራሪያዎችን ጥንቃቄዎችን ያደርጋል፣ ይፈራል። ይህ ደግሞ እዛ ውስጥ አይገባም እዚህ ጋር አላህ ስብሓን ወተዓላ እየነቀፈ እያወገዘ ያለው ምን አይነት ፍራቻን ነው እ ኸሽየተ ተዕዚም የማላቅና የአምልኮ እንዲሁም አላህን የመታዘዝ ፍራቻን ነው አላህ ስብሓን ወተዓላ ለሌላ ያደረጉ ሰዎችን ነው እየነቀፈ ያለው ማለት ነው ወቀድ ከተበ ሙዓዊያ ሙዓዊያ ብኑ አብ ሱፊያን ها معاوية አልኸሊፈቱል ኻሚሳ ይባላል አይደል እንዴ? ምን ይላል? ወቀድ ከተበ ጽፏል ሙዓውያ ኢላ ኡም ልሙእሚኒን ወደ ሙእሚኖች መሪ ወደ ሙእሚኖች እናት ወደ ሆነችዋ ወደ ሙእሚኖች እናት ጻፈ አይሻ ረዲየላሁ ዐንሃ ወደ አይሻ ጻፈ ማለት ነው። በኸሊፋነት ዘመኑ የጥሉቡ ሚንሃ ከሷ ፈልጎ አንተክቱበ ለሁ ለሱ ትጽፍለት ዘንድ ማለት ነው ፈልጎ መልእክትን ጻፈላት። ምን የሚል መልእክትን የተጻፈላት ለሷ ቱሲሂ ትመክረው ዘንድ ፊሂ በዛ ውስጥ ወላ ቱክሲሩ አለይሂ በዛ በምክሯ ደግሞ ሳታበዛ ምጥን ያለ ምክር ትለግሰው ዘንድ ጻፈላት በኸሊፋነት ዘመኑ ፈከተበት ለሁ አይሻ ረዲየላሁ አንሃ አላህ መልካም ስራዋን ይውደድላትና አይሻ ደግሞ ጻፈችለት ምንም ما نصه እዛ ላይ ያለው ነፍሱ ዋናው መልእክቱ እንዲህ የሚል ነው إلى معاوية ወደ ሙዓዊያ ይድረስ ለሙዓዊያ ብለን የምንጽፈው ማለት ነው ደብዳቤ ሲጻፍ ለ ይባላል አይደል መሰለኝ በእንግሊዝኛ to ብለን እንደምንጀምረው ማለት إلى معاوية سلام عليك የአላህ ሰላም በአንተ ላይ ይሁን። أما بعد ከዚህ በመቀጠል እኒ ሰሚዕቱ ረሱሉላህ ሰለላሁ ዐለይሂ ወሰለም የቁል ነቢዩ ዐለይሂ ሰላቱ ወሰላም ሲሉ ሰማሁኝ። መን ኢልተመሰ ሪደላህ የአላህን ውዴታ አላህን ውዴታ የፈለገ ቢሰኸጥ ናስ ሰው ልጆችን ምን በማለት በማስቆጣት የአላህን ውዴታ የፈለገ በቃ ሰው ብዙ ነገር ሊል ይችላል ስለ ሰው ሰውትና ለአላህ ብለን የምንኖር ከሆነ ግልጽ ነው አለ። አዎ የአላህን ውዴታ የፈለገ ሰው ቢቆጣውም ከፋሁላህ አላህ ይበቀዋል። መኡለተ ናስ የሰው ልጆችን ጣጣ ባጠቃላይ የሰው ልጆችን ጣጣ ባጠቃላይ አላህ ይበቀዋል። ሁሉም መልኩ ወመን التمس رضا الناس የሰው ልጆችን ውዴታ የፈለገ ቢሰኸቲላህ አላህን አስቆጥቶ ከሆነ ወከለሁ ላህ አላህ ስብሓንሁ ወተዓላ ይተወዋል ኢለናሲ ወደማ ወደ ሰዎች እስቲ የሚረዱ የሚጠቅሙ ከሆነ ይርዱ ይጥቀም ብሎ አላህ ወደ ሰው ይተወዋል። ሰው ይረዳናል እንዴ? ሊጠቅመን ይችላል? አይችልም። ወሰላም አለይኩም እንግዲያ ወሰላም አለችው። ሰላም አለይኩም ወራህመቱላህ ጨረሰች ማለት ምን ምንድን ነው ያለው እሱ? እትን ምጥን ያለች አላል በቃ እትን ምጥን ግጠው መልእክቷ ግን ለሚያስተነትም ብዙም መልእክት ያላት رواه أبو أبو نعيم አቡ ኑዓይም ዘግቦታል في الحلية ሕልያ በሚባለው ኪታባቸው ወረዋሁ ኢብኒ ሒባን ኢብኒ ሒባንም ዘግቦታል في صحيحه በሰሒሕ ዘገባቸው بلفظ እንዲህ በሚለፍዝ ነው እሳቸው ደግሞ የዘገቡት መን ኢልተመሰ ሪደላህ የአላህን ውዴታ የፈለገ የሻ ቢሰኸት ናስ ሰው ልጆችን በማስቆጣት ረዲየላሁ አንሁ አላህ ከሱ መልካም ስራውን ይወድለታል። ወአርዳ አንሁ ናስ እ እንዲሁም በተጨማሪ ደግሞ ሰው ልጆች ከሱ እንዲወዱ ያደርጓል። ለጊዜው ቢጠሉትም ወደፊት ምን ይሉታል? ይወዱታል። በደንብ ተመልከቱ። አዎ የአላህን ውዴታ የፈለገ ሰውን አስቆጥቶ ረዲየላሁ አንሁ አላህ ከሱ ይወዳል። አቅል የሰጣቸው ጊዜ ደግሞ እነዛ የሚጠሉት የነበሩት ሰዎችን አላህ ምን ያደርጋል? ወአርዳ አንሁ الناس ከሰው ሰው ልጆችም ከሱ እንዲወዱ አላህ ያደርጋል። ግልጽ ነው። ለጊዜው ቢጠሉትም ሰው እንዲወድ ማድረግ የሚችለው ማን ነው? አላህ። ስለዚህ ያንን እድል ይሰጠዋል። ወመን التمس የፈለገ رضا الناس የሰው ልጆችን ውዴታ ቢሰኸጥ አላህን በማስቆጣት ሰኺጠ አላሁ ዐለይሂ አላህ በሱ ላይ ይቆጣል። ወአስኸጠ ዐለይሂ الناس በሱ ላይ ደግሞ ሰው ልጆችን እንዲቆጡ ያደርጋል። ሄዶ ሄዶ ይህ እንግዲህ መጥፎ ሸርቦ የሚንቀሳቀስ ሰው ሊኖር ይችላል። ለሰውን ውዴታ ብሎ በቃ የተለያየ ነገር ያደርጋል። ፈትዋውንም ምኑንም በቃ እያንዳንዱ ነገር መጨመላለቅ ግልጽ ነው። የተያያዘ ሰው ለጊዜው ሰው ልጆችን ቢወዱት አላህ ግን ይቆጣል። እንዲሁም ሰው ልጆችም እንዲጠሉት እንዲቆጡበት አላህ ያደርጋል። ቃለ ሸይኹል እስላም ኢብኑ ተይሚያ ሼኹል ኢስላም ኢብኑ ተይሚያ ብለው ይላሉ። ምን ይላሉ? ወከተበት ጻፈች አኢሻ አይሻ ጽፋለች ኢላ ሙዓዊያ ወደ ሙዓዊያ ወሩየ ተዘግቧል አነሃ ረፈዓትሁ ንግግሯን ረፍዕ አድርጋለች መርፉዕ አድርጋለች ምን ማለት ነው ወደ ነብዩ አስጠግታለች ማለት ነው መርፉዕ ከዚህ በፊት ነብዩ የተናገሩት ነው ብያለሁ ወሩየ ተዘግቧል አነሃ ረፈዓትሁ نجيبوان ودي نبي كف ادرك قالك الى النبي صلى الله عليه وسلم من ارضى الله الله ان يسدد بسخط الناس فولجوچن بماسقطات كفاه الله يدقال ماونه الناس يسولجوچن داتا ومن ارضى الناس يسولجوچن يسدد بسخط الله الله ان بماسقطات لم يغنوا عنه من الله شيئا كالله دمو من يابقى كل يسولجوچ አይችልም ስለዚህ ዋናው ትልቁ ነገር የዱንያ ላይ ስንኖር የአላህን ስብሓን ወተዓላ ውዴታ የምናገኝበትን ነገር ለመያዝ መሯሯጥ ልት ነው። ኹሊቅና ሊዒባደቲላህ የተፈጠርንበት ትልቁ ዓላማ አላህን ለመገዛት ነው። አላህን ስብሓን ወተዓላ የሚወደን ነገር ለመተግበር ነው እንጂ የሰውን ፍላጎት ማሟላት አይችልም። እዚህ ውስጥ ያላችሁት ሁላ እኔ የሆነ ነገር እንዳደርግላችሁ የተለያየ ፍላጎት ሊኖራችሁ ይችላል። የእናንተን ፍላጎት ማሟላት ግን አልችልም ማለት ነው። ኢላ ቢኢዝኒላህ በአላህ ፍቃድ ቢሆን እንጂ ግልጽ ነው። ግን የአላህን ስብሓነ ወተዓላ አዋሚር መተግበር ነው ትልቁ ዓላማ ማለት ነው። هل يخالف هل يعارض قول الله جل وعلا وسنة رسول الله وسنة رسول الله صلى الله عليه وسلم እያለም መጠየቅ እንጂ ገና የሰው ልጆችን እንዴት ይሆንልሽ እንዴት ቢደረግልሽ ይቻላል እያለን አይደለም መኖር ያለብን ማለት هذا لفظ المرفوع ይህ مرفوع የሆነ ለፍዙ ولفظ الموقوف موقوف የሆነው ደግሞ موقوف ማለት ማለት ነው ሰሐባው ላይ ቆመ አይደለ የራሷ ንግግር ማለት ነው ولفظ الموقوف ማለት موقوف በሆነ ሐዲስ موقوف ማለት ሰሐቢዩ ላይ وما أضفته إلى الأصحاب فهو موقوف زكي ግልጽ ነው ሰሐቢዩ የተናገረው ከሆነ ማለት ነው መውቁፍ ይባላል። እንግዲህ መውቁፍ በሆነ ዘገባ እሷ በተናገረችው ምን አለች? መን አርዳላህ አላህን ያስወደደ ቢሰኸጢና ሰው ልጆችን በማስቆጣት ረዲየላሁ ዐንሁ አላህ ይወዳል ከሱ ወአርዳ ዐንሁ ናስ ሰው ልጆችንም እንዲወዱ ያደርጋል። ወመን አርዳ ናስ ቢሰኸጢላህ አላህን በማስቆጣት ሰው ልጆችን ያስወደደ ዓደ ሐሚዱሁ አመስጋኙ ይመለስበታል። ሚነናሲ ከሰው ልጆች ለሁ ለሱ ዛመን ምን ሆኖ ወቃሽ ሆኖ ይመለስበታል ማለት ነው። ዛሬ ያሞገሰው ያሞካሸው ነገ ለሱ ደግሞ ወቃሽ ይሆናል ማለት አደ ይመለሳል። ሐሚዱ አሞጋሹ ይመለስበታል። ሚንናስ ከሰው ልጆች ለሁ ዛመን ለሱ ተቆጪ ሆኖ ስንት የምናውቃቸው የምንወዳቸው ሰዎች ነበር። አንቅረን ተፋናቸው ለምን አዎ ተበየነ ተበየነ ለና ለኛ ግልጽ ሆነልና ግልጽ ነው ሐቂቃው ማለት ነው እነሱ ለአላህ ውዴታ ብለው ቢሄዱ ኖሮ ይዘልቃል ሙሐባ ለነሱ ያለን ማለት ነው ወላ ሲየማ ፍዲን በተለይ በዲን ላይ ያለ ነገር ግልጽ ነው አለ نعم هذا لفظ المأثور عنها ይህ እንግዲህ ማእቱር የሆነ የእሷ ንግግር ነው በአሰር ደረጃ ከሷ የተገኘ وهذا ይህ እንግዲህ من اعظم الفقه في الدين ይህ እንግዲህ ትልቅ የሚባል የዲን ፍቅህ ነው የዲንን እውቀት መያዝ መገንዘብ ማለት وهذا ይህ እንግዲህ من اعظم ትልቅ የሚባለው ነው الفقه في الدين በዲን ውስጥ ካሉ ምኖች ግንዛቤዎች ካሉ እውቀቶች ውስጥ ይሄ ትልቅ ቦታ የሚሰጠው ነው والمرفوع مرفوع እኮ አሐቁን እውነት ነው። ወአስደቅ ደግሞ ምንድን ነው? አስደቅ ነው። ግልጸዋል። አስደቅ የሚለው በላጭ ነው። በጣም እውነት የሆነ ነው። ግልጸዋል። አስደቅ ነው። አሐቁን ወአስደቅ የአሐቁን እውነት የሚገባውና ወአስደቅ ምንድን ነው? በጣም ሲድቅ የሆነ ነው። እውነት ሊባል የሚገባ ፈኢነ እነሆ ምን አርض አላህ አላህን ያስወደደ ቢሰኸጢህም እነሱን በማስቆጣት ካነ ቀድ ኢተቃሁ ካነ ሆኗል ማለት ነው። ይህ ሰው ቀድ ኢተቃሁ ማንን ፈርቷል ማለት ነው? አላህን ፈርቷል። ወካነ ዓብደሁ ሳሊሕ ለአላህ ደግሞ ምን ሆኗል? ምርጥ ባሪያው ሆኗል ማለት ነው። ወላሁ አላህ ደግሞ የተወለ ሳሊሒን እነዛ አሳማሪዎችን መልካም ሰሪዎችን ምን ይላል? يودل وهو السدق مكاف بكين عبده من باريون الله يقول تودده من ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب النار ومن يتق الله الله ان يفر يجعل له لسياد رقلتال مخرجا موجا كدادا ويرزقه سيساين من لك ሚን ሐይቱ ላ የሕተሲብ ባላሰበው መልኩ ይላል አላህ ስብሓነ ወተዓላ። ፈላሁ አላህ እኮ የክፊህ ይበቋል። ወላሁ አላህ እኮ የክፊህ ይበቋል። መኡነተ ናስ የሰው ልጆችን ጣጣ በቃ የተለያየ ሰው ልጆች ሊያደርጉልን የሚችለውን ነገር ማን ይበቃል? አላህ ቢላ ረይቢን ቢላ ሸክ ማለት ያለምንም ጥርጥር ወአማ ከውኑ ናስ የሰው ልጆችማ መሆናቸው ኩልህም ሁሉም የርضውን አንሁ ከሱ መውደዳቸው ፈቀድ ላ የሕሱል ዛሊክ ይህ ነገር ላይገኝ ይችላል ወላኪን ነገር ግን يرضون አንሁ ከሱ ምን ይላሉ ይወዳሉ يرضون ብትሉ ጥሩ ነው يرضون አንሁ ከሱ ይወዳሉ إذا ሰሊሙ ከጠሩ ነፃ ከሆኑ ሚነል الأغراب ከምን ከጥቅም ማለት ነው። ከተለያዩ ጥቅሞች የጠሩ ጊዜ ይወደዋል። ከአንድ ሰው ወላሂ ምንም አይነት ጥቅምን ማንፈልግ ከሆነ መጨረሻ ያንን ሰው ምን እንለዋለን? እንወደዋለን። ሄዶ ሄዶ እሱም መውደዳችን አይቀርም። ትክክለኛ ንያን ካለን ማለት ቁርአን ሐዲስን በሰለፎች ግንዛቤ የሚነግርን ሰው የሚጠላ አይኖርም። ትክክለኛ አቅል ልቡ ውስጥ ያለ ሰው ትክክለኛ አቅል ያለው ንጹህ ልቦና ያለው ሰው ቁርአንና ሐዲስን በሰለፎች ግንዛቤ የሚያስተምርን ሰው አይጠላም። መጀመሪያ እኔ የምጠላው ምን አይነት ለምን ጠላሁት የሚለው ሁሉም ነው መፈተሽ ያለበት። ይህን ሰው የጠላሁት ለምንድን ነው ማወቅ አለበት። በቃ እኔ ጋር ችግር አለ ማለት ነው። ግልጽ ነው ሁሉም መገምገም አለበት ማለት ነው። ነዓም አንተ ሳሒብ አልቢድዓ የቢድዓን አራማጆችን የቢድዓ ባለቤቶችን የምጠላ ከሆነ አልሐምዱሊላህ ግልጽ ነው አይደል አላህ Subhanahu Wa ልቦና ውስጥ ያስቀመጠው ምን አለ ማለት ብርሃን አለ ማለት ግልጽ ኑር አለ ማለት ምክንያቱም ላይ ሰሚዓን ሁለቱ አንድ መሆን ይችላሉ አይችሉም በቃ ልብ ቅጥል ነው የሚለው ማለት ነው ሐቀዳ ወይዳ ተበየነ እንዲሁም ጋጥ ወጦችን የሚወድ ውስጡ ችግር አለ ማለት ነው እውነት ልቡ ጥርት ቢልና ጽድት ቢል እነዚህ ለነዛ ሰዎች ፍቅር አይኖረውም ማለት ስለዚህ ራሱን መፈተሽ አለበት ከአላህ ስብሐነሁ ወተዓላ አዋሚር ውጭ ያሉ ሰዎችን የሚጓዙ ሰዎች የሚወድ ከሆነ ልቡን መፈተሽ አለበት ሁሉም ሰው ወኢዛ ተበየነ ግልጽ ከሆነ አለ ለሁም ለነሱ አልዓቂባ ወኢዛ ተበየነ ለሁም አልዓቂባ መጨረሻው ግልጽ ሲልላቸው ይህን ሰው ይወዱታል። ለማን ብሎ የሰራን ሰው? ለአላህ ብሎ የሰራን ወደዚህ ወይዛ ተበየነ ለሁሙል አቂባ መጨረሻው ግልጽ ሲልላቸው ይህንን ሰው ይወዱታል ለአላህ ብሎ የሰራን ሰው ወመን አርض الناس ሰው ልጆችን ያስወደደ ቢሰኸትላህ አላህን በማስቆጠር በቃ የሰው ልጆች ትመጣለች የሆነ ነገር አረ ልብስሽን እንደዚህ እኮ ከአንቺ ጋር ይሄ ያምራል ይሄዳል ትሏል እ ትባላለች ከላስ የአላህ ውዴታ አይደለም ይሄ አለባበስ የአላህ ይወደዋል ይጠላዋል የለም ተባለች በቃ ያምርብሻል አንዴ ከተማለች እ ወይም በሌላ ተግባር ላይም እንደዚህ የሚያጀግናት ካለ የእነሱን ማጀገን ማለት ነው ተከትላ ትሄዳለች አላህን በማስቆጣት ሰውን አስወደደች ለም ይغኑ عنه ለሱም ከሆነ እንደዛው ለም ይغኑ عنه ከሱ ሊያብቃቁት አይችልም من الله شيئا ከአላህ ስብሓንሁ ወተዓላ ምን ቅጣት ሊያብቃቁ አይችሉም። ከዛሊም ልክ እንደ በዳይ አለዚያ ዩዓዱ ዐላ የደይህ የውመል ቂያማ ምን እንደሚለው እጁን እንደሚነክሰው ግልጽ ነው። ከዛሊም ልክ እንደዛ በዳይ አለዚያ ዩዓዱ ምን እንደሚል እንደሚነክስ ዐላ የደይህ በእጆቹ ላይ የውመል ቂያማ ይነክሳል። ላ ያ ለይተኒ ለም አተኺዝ ፉላናን ኸሊላ ምን ነው እሱን ጓደኛ አድርጌ ባል ያስኩት ኖሮ ምን ነው እሷን ጓደኛ አድርጌ ባል ያስኳት ኖሮ እያለች ትቆጫለች ማለት ምክንያቱም ማንኛውም ሰው አልመርኡ አላ ዲኒ ኸሊሊሂ አልመርኡ አላ መን ሐብ አይደል በወደደው ላይ ነው አይደል ስለዚህ ያንን ይቆጫል ሁሉም ዋማ ከውኑ ሐሚዲሂ ያማ መስጋኙ የንቀሊቡ ዛመን የንቀሊቡ ምን ይላል ይዞርበታል ዛመነው ቃሽ ሆኖ فهذا يقع كثيرا ይህ አብዛኛው ጊዜ የሚከሰተው የሚያሞግስ ሰው ነገ ላይ ደግሞ ዞር ብሎ ምን ይላል ይወቅሳል ንያ ትክክል ካልሆነ ለአላህ ብለህ ካልሰራ ወየሕሱሉ ፊል ዓቂባ መጨረሻው ላይ ይደርስበታል ነው ወይሕሱል ይከሰታል ፊል ዓቂባ በመጨረሻው ወቀሳ ይደርስበታል ፈኢነ ልዓቂበተ መጨረሻ ማማር እኮ በደንብ ያዙት አቂባ ማለት እዚህ ጋር መጨረሻው ማማር በሉት ማማር ነው ፈኢነ ልዓቂበተ አቂባው ማማር እኮ ሊተቅዋ ለማን ነው አላህን ለሚፈሩ አይደል ሊተቅዋ ለተቅዋ ነው በተቅዋ ላይ ተንተርሶ የተሰራ ተግባር መጨረሻው ምን ይላል ያምራል ወልዓቂበቱ ሊልሙተቂን ማቁርአን ላይ ነው እንደዛ ነው ማለት ኢነል ዓቂበተ ሊተቅዋ አዎ የአላህ ፍራቻ ያለበት ነው መጨረሻው ላይ አምር የሚችል ይላል ላ የሕሱሉ አይከሰትም ኢብትዳአን ምን ጅማሬ ላይ አይከሰትንም ኢንደ አህዋኢህም ለመናቸው ዘንድ ስሜታቸው ዘንድ የመጀመሪያ አይከሰትም ግን መጨረሻ ላይ ግን ስሜት ምን እያለች እየተነታች ስትሄድ መጨረሻው ምን ይላል ያምራል ግልጽ ጅማሬ ላይ ብዙ ጊዜ አይኖርም። ግልጽ ጅማሬ ላይ አይኖርም። ለምን ጅብን ላይ ሰው ልጅ አለች። እነ ነፍሰ ለአማረቱን ቢሱ እኔ ነው የመሰሰልና እንታ ከላሙ አይ ኢንታ ከላሙ ሼኹል እስላም ኢብኑ ተይሚያ ምን ብሏል? ተቋጭቷል ይላል። ወሚን ሀዘል ሐዲሲ ከዚህ ሐዲስ ተንተርሰን ማለት ነው ከዚህ ሐዲስ ተንተርሰን ቢሪዋየቲሂ በዘገባው አንጻር የተበየን ይገለጽልን ይገለጽልናል أن የሰው ልጅ إذا ካነ የጥሉቡ بعمله በስራው የሚሻ የሚፈልግ ከሆነ ኢርዳ አላሂ የአላህን ውዴታ ቢማ ዩስኽጡ ናስ ሰው ልጆችን በሚያስቆጣ ሐሰለ አላ እኛ አስለን ሰውን ለማስቆጣት አንፈልግም። ሰውን ለማናደድ ብለን አንተገብርም። ግልጽ ነው። ሰውን ለማተም ማለት አንተ ጺምህ የምታሳድገው ሰውን ለማናደድ ብለህ አይደለም። የነብዩ ሰው የሚናደድ ግን ካለ ይናደድ፣ መብቱ ነው፣ አንከለክለው። ግልጽ ነው። እንደዚህም ሱና አለባበስ ምን ለብሶ እሱን ለማናደድ ብለን አለም። ግን እናደዳለሁ ካለ አንከለክለውም። ፈሊሕተሪቅ ይቃተል ግልጽ ነው አለ እንኳን መናደድ አይደለም። ስለዚህ ግን እኛ ለሰው ውዴታ ሳይሆን የአላህን ውዴታ ፈልገ የምንሰራ ከሆነ ሐሰለ አላ መስላሐተይን ሁለት መስላዎች ለሱ ይገኙለታል። ሁለት በጎ ጎኖች ይገኙለታል። መስላሐተይን ማለት ሁለት መልካም ጎኖች ዓዚመተይን ላክ ላክ ያሉ አንደኛው ሪዳ ተዓላ የአላህን ውዴታ ያገኛል። ሁለተኛው ሪዳ ይዘግኝ እንጂ ሰው ልጆች ምን ይላል ይወዳሉ ማለት ነው። ያን ሰው መውደዳቸው አይቀርም። ማን ነው እንዲወዱት ያደረገው? አላህ የሁሉም እጅ የሁሉም ቀልብ በእጅ የሆነው ማን ነው? አላህ። ወመን ካነ ቢልዐክስ በተቃራኒው ግን የሆነ የጥሉቡ ቢዐመሊ በስራው ከፈለገ ኢርዳ እናስ የሰው ልጆችን ውዴታ ቢማ ዩስኺጡላህ አላህን በሚያስቆጣ መልኩ ሐሰለ ለሁ መበረታኒ ሁለት ጉዳቶች በእሱ ላይ ይደርስበታል። ሁለት ጉዳቶች ይመጡበታል። ለሰው ብለን የምንሰራ ከሆነ የሰውን ውዴታ ፈልገን ከሆነ ሁለት ጉዳቶች፣ አንደኛው ሰኸጡላሂ የአላህን ቁጣ እንጎናጸፋለን። ሁለተኛ ወሰኸጡ ናሲ የሰው ልጆችንም ቁጣ እንላለን እንጎናጸፋለን። ይሄዱ ሄዶ ይጠላናል። ግልጽ አስመሳይ ምናምን ይባላል። አጭበርባሪ ነው እኮ ህይወታችንን ተጫወተበት ይባላል። فدل ያመላክታል አላ አነ ኢርዳእ አላህ አላህን ማስወደድ ተዓላ የበላይ ሆኖ ቢጀሚዕ ልኸይር በሁሉም ኸይር ስራዎች ኩለሁም አነ ኢርዳ አላህ ተዓላ የጅማዕ ለሰውዬ ይሰበስብለታል አልኸይረ ኩላ ሁሉንም ኸይር ይሰበስባል። አላህም ይወዳል፣ ሰውም ይወዳል። ኢንተሃላ ግልጽ። ይህንን ኸይሮች ሁላ ይሰበስብለታል። ዋና ይርዳ አናስ የሰው ልጆችን ማስወደድ የሰው ልጆችን ውዴታ ለማግኘት ብሎ መሯሯጥ ቢማ ዩስፊቱላህ አላህን በሚያስቆጣ አካሄድ ማለት ነው። የጅማዑል ሸረ ኩለሁ ሁሉንም ሸር የተባለ ሰብስቦ ያጎናጽፋል ግልጽ ነው ይሰጣል نسأل الله العافية والسلامة الله كذي እንግዲህ ይጠብቀን ሰላም ያድርገን ይላል አላሁማ አሚን هذا ይህ ይላል ويجب ይገባል ይላል አናዕለመ ልናውቅ ስለዚህ ይሄ ምንድነው የሰዎችን ውዴታ ለማግኘት አለ መሯሯጥ ያለብን ሰውን ፈርተን መቶ የለብንም አንድ ነገር መናገር ካለብሽ መናገር አለብሽ። ሐቅን ማለት ነው። አውቆ የማይናገር ሀዛ ሸይጣኑን አኽረስ ደንቆሮ ምንድን ነው እ ሸይጣን ነው ይባላል። ገጽማል በቃ ምንም እንዳልሰማም ነው ማለት ነው። ሐቅን የማይናገር እንደዚሁ ገጽዋል። ይህ ዱዳ ሸይጣን ነው። ስለዚህ ባረከላሁ ፊኩም መናገር አለብን። ሐቅን ነገር እያየን ዝም ማለት የለብንም ነው እንግዲህ بالحكمة والموعظة الحسنة መናገር አለብን ለሰው ልጆች እንደዛ ሲባል ሂደቶችን አይተን በአንድ ጊዜ አይደለም ነገሮችን ሂደቶችን አሰላስለን ሄድ ብለን ከዛ በኋላ ግን መነገር ያለበት መነገር አለበት ነው ሰው እየጠፋ ዝም አይባል ይህ ሰው መውደድ አይደለም ሰው ምን ማለት ነው እንደው ምን ማለት ነው መጨረስ ነው አይደል መግደል ነው ህብረተሰቡ هذا ይህ እንግዲህ ወየጂቡ ግድ ይላል አናዕለመ ልናውቅ አነ ልኸውፈ ፍራቻ እኮ ሚነላህ ከአላህ ስብሓነሁ ጥራት ይገባውና የጂቡ አየኩነ ሊሆን ይገባል መቅሩነን የተቆራኘ መሆን አለበት ቢረጃ በነ በክጃቤ አላህን ስንፈራ እንዴት ነው እይ ምን እያል ነው እየከጀል ነው ማለት ዝም ብሎ ኸውፍ ብቻ መሆን የለበትም ማለት ዝም ብሎ ኸውፍ ብቻ ሳይሆን ከአላህም እየከጀል መሆን አለበት ወልመሐባ እንዲሁም ከምን ጋር ከውዴታ ጋር የተቆራኘ መሆን አለበት ስንፈራው አላህን ከመከጀልና ከመውደድ ጋር መሆን አለበት ቢሐይቱ ላ የኩኑ ኸውፈን ቢሐይቱ ላ የኩነ በማይሆንበት መልኩ ኸውፈን ፍራቻ ባዒተን አንተን የሚያነሳሳ መሆን የለበትም አለል ቁኑት ምን ረሕመቲላህ የአላህን ስብሓነ ወተዓላ ረሕመት እዝነት ተስፋ የምትቆርጥ የሚያደርግ መሆን የለበት። ምክንያቱም ዝም ብለህ አዛብን ብቻ በቃ እኔ ምንም ዋጋ የለኝም እኮ ምናምን ትላለህ። በቃ እኔ ከእሳት ምንም ሞጣ መደን ሰው አይደለሁኝም በዚህ አካሄድ ይበለካል ትልቅ ከዛ በኋላ በቃ ማልድን ከሆነ ምን ያስፈልጋል ትላል አሁን ተስፋ የቆረጡ ሰዎች አሉ በተለያየ መልኩ ተስፋ ሲቆርጡ በህይወት ላይ እኮ መጥፎ ነገር ነው ግልጽ ነው ለሱ ምንም ተስፋ የቆረጠ ሰው ከሰው ጋር መደባደብ ለሱ ምንም ማለት አይደለም ግልጽ የተለያየ መጥፎ ነገር ተስፋ የቆረጠ እንደ አይነት ሰው ሲያጋጥም አንተ ጥንቃቄ ከሱ ጋር አትጋፈጥ እሱ ተስፋ ቆርጦ አንተ ግን ብዙ አላማ አለ ግልጽ ነው ለምንም አይበገርም ማለት ተስፋ የቆረጠ ሰው መጥፎ ነው። ገብቷችኋል መሰለኝ። ስለዚህ ፍራቻችን ከአላህ ተስፋን ምንቆርጥ የሚያደርገን መሆን የለበትም። ፈልሙእሚን ሙእሚን እኮ የሲሩ ምን ይላል? ግን አሁን ምሳሌ ትምህርት ራሱ ያልገባው ሰው ኢንሻአላህ ውሐዊል እያለ ተስፋ የሚያደርግ ሰው እኮ ብዙ ነገር ጥንቃቄ ያደርጋል አይደል? ግን ምንም እኔ ምንም ተስፋ የለኝም እኔ እኮ ዝም ብሎ ካለ በቃ ትምህርት ቤት መበዝበዝ ነው፣ ሰዋዊ ይላል ይላል። ዓላማው አይሆንም። ገብታችኋል? ፈልሙእሚኑ ሙእሚን እኮ የሲሩ ይጓዛል ኢለላህ ወደ አላህ በይነል ኸውፊ ወረጃ በፍራቻና በክጃሎት ነው ወደ አላህ የሚጓዘው ቢሐይቱ ላ የዝሀቡ በማይሄድበት መልኩ ማአል ኸውፊ ከፍራቸው ጋር ፈቀጥ ላ የዝሀቡ ማአል ኸውፊ ከፍራቻ ጋር ፈቀጥ ብቻ ሐታ የቅነቱ ምን ረሕመቲላህ ከአላህ ስብሐነ ወተዓላ ተስፋ እስኪቆርጥ ድረስ ወላ የዝሃቡ ሙእሚን አይጓዝም ማዕረጃ ከምን ጋር ከግጃሎት ጋር ብቻ ምን አይልም አይጓዝም ወላ የዝሃቡ ማዕረጃ ከግጃሎት ዝም ብሎ ከአላህ ከመከጀል ጋር ብቻ አይደለም ይጓዝ ፈቀጥ ብቻ ሐታ ያእመነ እስኪተማመን ድረስ ሚን መክሪላህ ከማ ከአላህ ሴራ ሐታ ያእመነ እስኪተማመን ድረስ ሚን መክሪላህ ከአላህ ስብሓነ ወተዓላ ሴራ እስከሚተማመን ድረስ በዚህ አይነት መልኩ አይጓዝም። ሊያነ ምክንያቱ አልቁኑጡ ተስፋ መቁረጥ ምን ረሕመቲላህ ከአላህ እዝነት ተስፋ መቁረጥ ወልአምኑ ሚን መክሪላህ ከአላህ ስብሓነ ወተዓላ ደግሞ ሴራ አዎ አላህ ይቅጣኛል ሳላውቀው ማለት ነው አጸፋ ይሰጠኛል የሚለው ሚተማመን አምን ማለት መተማመን ገብቷቸው ዝም አረገኝ ብሎ ማለት ዩናፊያን ተውሂድ ተውሂድን የሚጻረሩ ተግባራቶች ናቸው። አንድ ሙእሚን ከአላህ ስብሐነ ወተዓላ እዝነት ተስፋ አይቆርጥ ማለት ሊአነሁ ረሒም ሊአነሁ ገፉሩ ረሂም አይደለም። አዎ ይህን የአላህ አስማ ሲፋት ተምሯል አይደል? ያው ቀል ሐቂቃው ማለት ነው አዎ ሌላኛው ደግሞ አላህ Subhanahu Wa Ta'ala ስሞሲፋት ላይ انهم يكيدون كيدا واكيد كيدا አዎ አላህ ብሏል እንግዲህ አረ ويمكرون ويمكر الله والله خير ماكرين الله كمان من يبلطه يتشاله سيران ميل نو ሴራን ለሚጠነስስ በልጦ የሚገኝ ነው። አዎ ይሄ እኮ አላህ እንዲሁ ተነስቶ በወንጀ በማንም ላይ ማሴር ቢሆን ኑቅሳን ነው። ገብታችኋል ግን ለሚያሴር ግን ቀድሞ ሴራውን የሚያኬሽ ብቃት ያለው ሴረኛ መሆን ደግሞ ጥሩ ሲፋ ነው። በሁሉም አቅጣጫ ማንም አይቀድምም ማለት ነው። ግልጽ ነው። ግን አውቆ ያ ሰው ምሳሌ አንድ ሰው ሁሉም ነገር ብቃት አለው። ያንን ነገር ግን አደርገው ግልጽ ነው። ምሳሌ ሰውየው የተዋጣለት ስፖርተኛ አንዳንዶች ሰው ገጥተዋል ውሹ የተለያየ ነገር ሞክሯል። ያኛው አንደኛውም ውሹ የሰራ ነው፣ ግን ቀላ አባካኝ ነው። ቀላ የሚያባክን ማለት ማለት ዝም ብሎ ያለ አግባብ እዛም እዛም በቃ አለው አለው እያለ የሚማታ ነው። ግልጽ ነኝ። ይሄ ሰው ደግሞ ከሱ የበለጠ ነው፣ ግን ቀላ አባክን ዝም ነው ግልጽ ነው። ግን አለው እኔ ጀግና ነኝ ብሎ ለመጣ ግን እ ደህና አድርጎ ያሳየዋል። አይቶም አያውቀውን እሱ ራሱ ያን ቡሩን ቡር የሚለው ሰውዬ ማለት። ስለዚህ አላህ ስብሐነሁ ወተዓላ ማክር ነው ስንለው ከዛ አንጻር ነው። ግልጽ ነው አለ። አዎ ያሳያል የሚገባውን ማለት ነው። ኸይሩ ወላሁ ኸይሩን ማኪሪን እንዳለው ማለት ነው። ስለዚህ ወልአምኑ ሚን መክሪላህ ከአላህ ሴራ መተማመን ዩናፊያን ተውሂድ ምክንያቱም ተውሂድን ያነገበ ሰው የአላህን ሲፋ ስምና ባህሪያት ስለሚገልጽ በዚህ አይነት መልኩ ነው ቃለ ተዓላ አላህ ስብሓነ ወተዓላ ይህን በማስመልከት ብሏል أفأمنوا مكر الله فلا يأمن مكر الله إلا القوم الخاسرون أفأمنوا تمامنوا دي مكر الله يا الله انسيرا فلا يأمنوا أمي التمامن إلا ما يمتعبين برو أمي التمامن إلا آه مكر الله يا الله انسيرا إلا القوم الخاسرون እነዛ የከሰሩት እንጂ አንዳንዱ ይፈራል እንዴ ኧረ ሴራ አትበል፣ የአላህ ቅጣት በል። እንዴ ማሴር የሚባለው እኮ ከሰው ጋር መሄድ ሲፈው ቅድም እንደነገርኳችሁ ግልጽ ነው። ለሴረኛ በልጦ ተገኝ መገኘት እ ምን ሲፋት ላህ ጀለ ወዐላ ግልጽ ነኝ። ወላኪን ሀል ሁወ ዩሰማ ቢልማኪር ግን አላህን ስብሐነሁ ወተዓላ ማኪር ብሎ ስም አለ ግን የለም። ግልጽ ነው። አላህ ይቆጣል። ጋዲብ ይባላል ግን የለም። የአላህ ሲፋዎች ሁላ ስሞች አይደሉም ብያለሁ። የአላህ ስሞች ሁላ ግን ምንድን ናቸው? ሲፋዎች ነው ብለናል። ወቃለ ተዓላ አላህ ስብሓነሁ ወተዓላ ብሎ ይላል إنه لا ييأس من روح الله إلا القوم الكافرون إنه እነሆ እኮ لا ييأس ተስፋ የሚቆርጥ የለም ሚን ረውሒላህ አይ ሚን ረሕመቲላህ رحمة الله إلا القوم الكافرون النزاع يكادوا تنجي كالله سبحانه وتعالى تسفى ميقورت إلا منه وقال الله سبحانه وتعالى بلولا ومن يقنط من رحمة ربه إلا الضالون ومن يقنط من رحمة ربه كجيتا وكوزنة تسفاني قرط يلم إلا الضالون إنما ما يقولون እነዛ የጠመሙት ቢሆን الله سبحانه وتعالى قال إسماعيل بن رافع إسماعيل بن رافع بلولال من الأمن كما التمام مستقبل من مكر الله كالله في كما التمام مستقبل من ما أدرك إقامة العبد عند الله بارع مزوتر على الذنب بمن لي በወንጀል ላይ የአላህን ቅጣት ሴራ ሲተማመን ነው ሰውየው በዛ ምን ላይ የሚዘወትረው ወንጀል ላይ የሚዘወትረው አለ የተመና አለላህ ደግሞ እኮ ይመኛል ከአላህ አልመግፊራ ምንን ምንን እዝነትን ምን እየሰራ ወንጀል እየሰራ አላህ አላህ ይዝነኛል አላህ ያዝንልኛል ግዛ ኢነ ረሕመተላሂ ቀሪቡን ኢነ ረሕመተላሂ ቀሪቡን ምንል ሙሕሲኒን አይደል እንዴ ለአሳማሪዎች ነው እኮ እሱ ግን ምን ያህል ሁሌ ራሱን ያጃጅላል እንደዚህ አይነት ሀዲሶችን በመያዝ ኢነ ረሕመቲ ሰበቀት ገደቢ የሚል ሀዲስ ሰሂ ነው አይደል እንዴ እሷን ይዞ ግን በቃ ይሄዳል ማለት ነው እ እዚህ ዱንያ ላይ አላህ ከረህመቴ አንዱና ወረድኩት ገና ቲስዑት አለ ዘጠና ዘጠኝ ፐርሰንት አለ ስለዚህ አላህ እኔም በዛ ውስጥ እገባለሁ እያለ ራሱን ያጃጅላል መጥፎ እየሰራ ነው በወንጀል ላይ ነቀጠል ራስን በዚህ አይነት መልኩ እያጃጃሉ የአላህን ሴራ መተማመን ውስጥ ይገባል وقال العلماء علماء ብለዋሉ القنوط ተስፋ መቁረጥ ማለት استبعاد الفرج ፈረጃ አይመጣም ብሎ ማራቅ ነው ኢስቲብዓድ ማራቅ ነው። አልፈረጅ ፈረጃ በቃ እኔ ምንም ፈረጃ አልወጣ እኔ ከዚህ ካለሁበት ችግር ምንም አልወጣም ዘላለሜን እንዲሁ ነው መሆኖ ብሎ ማለት ወልያእሲኒ ነው ከሱ ተስፋ ማጣት ከሱ ምን ማለት ተስፋ ማጣት ወሁወ እሱ እኮ ዩቃቢሉ ልአምን ምንን ተቃራኒ የሚሆን ነው አምንን ተቃራኒ የሚሆን ነው አምን ማለት ማለት ነው ሴቶች ተስፋ ማድረግ መተማመን ግልጽ ምንም አልሆንም ብሎ መተማመን ነው። ስለዚህ እሱን ተቃራኒ የሚሆን ነው ሚመክሪላህ ወኪላሁማ ሁለቱም ደንቦን ምንድን ናቸው? ዘንቡን ዐዚም ትልቅ ወንጀሎች ናቸው። ፈላ የጁዙ ሊልሙእሚን ለአማኝ አይበቃም አያዕተሚደ ምን ማለቱ መመርኮዙ አለል ኸውፊ በፍራቻ ላይ ብቻ መመርኮዙ አይበቃም ፈቀት ሐታ የቅነጥ ምን ረሕመትላህ ከአላህ እዝነት ተስፋ እስኪቆርጥ ድረስ ወላ አለ ረጃኢ በአላህ ላይ በመከጀል ላይ ብቻ ደግሞ ምን ማለት የለበትም መመርኮዝ የለበትም ፈቀት ሐታ የእመነ ምን ዐዛብላህ ከአላህ ቅጣት ምን እስኪል ድረስ እስኪተማመን ድረስ መድረስ የለበትም ነው በል እንዲያውም የኩኑ ሊሆን ይገባል ኻኢፈን ራዲየን አላህ ምንም ይል የሚፈራና ራዲየን አላህ ምንም ይል የሚከጅል መሆን አለበት። የኻፍ ذኑበሁ ወንጀሉን ሊፈራ ወያዕመለ ቢጣዓቲላህ በአላህ ትእዛዝ ሊተገብር ወየርጁ ረሕመተሁ የእሱን እዝነት ደግሞ ተስፋ የሚያደርግ ከማ ቃለ ተዓላ አን አንቢያኢሂ ስለ ነቢያቶች ስለ እሱ ነቢያቶች አላህ ስብሓነ ወተዓላ ሲናገር ምን አለ إنهم كانوا يسارعون في الخيرات ويدعوننا رغبا ورهبا وكانوا لنا خاشعين الله من قال إنهم كانوا الناس نبروا من يسارعون في الخيرات በጥሩ ተግባር ላይ የሚሽቀዳደሙ ነበሩ። ወየድዑነና እኛንም ምን ይሉን ነበረ? ይጠሩን ነበረ። ረገበን ምን በማለት ረገበን በመከጀል ወረሃባ በመፍራት ግልጽ ነው። ረገበን በመከጀል ሲባል ማለት ተስፋ በማድረግ ወረሃባ በመፍራት ሲል በመሸበር ወካኑ ለና ኻሽዒን ለእኛም ምኖች ነበሩ ተናናሾች ነበሩ ይላል የሚተናነሱ በአምልኳቸው ይላል وقال الله سبحانه وتعالى بلو إلال أولئك الذين يدعون يبتغون إلى ربهم الوسيلة إلى ربهم الوسيلة أيهم أقرب أيهم أقرب ويرجو رحمته ويخافون عذابه إن عذاب ربك كان محذورا أولئك النرسكو الذين النزياناتشو يدعون من ميلو يدعون من ميلو ناتشو ها እስቲ እዚች ጋር እንዴት እንደምፈስሩልኝ በደንብ ማየት እፈልጋለሁ እሱሉ እሱሉ ሰላሳ ላይ አልፏል ቀዋዒዱ ልአርበዓ ላይ አልፏል ኪታቡ ተውሒድ ላይ አልፏል እስቲ እድሉ የምሰጠው ለወንዶች ነው أولئك الذين يدعون يبتغون إلى ربهم الوسيلة ለየት ባለ መልኩ ተፍሲር እፈልጋለሁ። እስቲ መጀመሪያ በፍላጎት በፍላጎት ደግሞ ካልሆነ በግዴታ ሄዳል። እሺ አዎ ሁሉንም ፈስሩ በምሳሌ ምናምን ይዛርቅ እዚህ ጋር ያወረደበት ምክንያቱን ካስታወቅ ሰበበ ንዙሉን ይቻላል። ና ማውራት እዛ በቃ ተውት፣ ተሰቅሏል መሰለኝ። ና ተውት፣ እሺ ማለት ለማውረድ አትሞክሩሽ፣ ረዥም ነው። حياك الله ها ها እሺ እ አብዱል ሐኪም እ የለም እ ሳዲቅ አምራን እ ፈስሮ ነው እኮ ቁርአን የለውም የኛ ምንድን ነው ያልኩት? ኪታቡ የለውም በሉ በቃ አሁን አለው አይደል እሺ አቡበክር የለም ወላሁ አለም። እሺ ሴቶች እስቲ የሚፈስርልኝ አላህ ይፍታህ ለኩም ይፈስራል የለ ሁላችሁም አላህ ያህዲኩም ወይስለሐኩም ኢንሻአላህ ሻዳምቱ ኡላኢከ ማለት እነርሱ ማለት ነው አለዚነ እነዚያ የድዑነ ቢማዕና ሲፈስሩ ዩድዓውነ ማለት ነው የሚለመኑት የሚጠሩት ማለት በዚህ ላይ ምሳሌ የሚያቀርቡት ማንን ነው? ዒሳ ዒሳን እና እናቱን የሚያመልካል አይደል እንዴ? እ ወይም ደግሞ ሌላ ደግሞ ፈሲሮች ለዚህ ምሳሌ መሆን ይችላሉ ጂኒዎችን የሚያመልኩ ነበሩ አይደል? ወይም ደግሞ በአሁን ሰዓት ደግሞ ሳሌሕ የሆኑ ሰዎችን የሚገዛ ይኖራል። የነዚህ እንግዲህ አቂባ የነዚህ መልካም የሆኑት መጨረሻቸው ምንድን ነው? የአላህን ራህመት ይጎናጸፋሉ፣ ጀነት ይገባሉ አይደል? እነዚህ ሰዎች በዱንያ ሳሉ አላህን ይለምኑ ነበር፣ ይጠሩ ነበር አይደል? ምን አለ ኡላኢከ እነርሱ እኮ አለዚነ እነዚያ ዩድዓውን የሚጠሩ የሚለመኑ ማለት ነው። እዚህ ጋር የብተጉና የሚከጅሉ ናቸው። ኢላ ረቢሂም ወደ ጌታቸው አልወሲላ መቃረቢያ ተግባር የሚከጅሉ ናቸው። እነሱ የሚለምኗቸው የሚጠሯቸው አካሎች እንዲህ ነው የምትፈስሩት። በደንብ አስጠንቅቄ ነበር ያስተማርኩት፣ ግን ተነነ ሀዳኩም ላህ አዩሁም አቅረብ ይላል ማናቸው ናቸው እስቲ ቅርብ ይላል አላህ። እነዚህ አላህን የሚከጅሉት እነሱ የሚለምኗቸው የሆኑት አካሎች አላህ የሚለምኑ ናቸው ወይስ እነሱ የሚለምኑት? አልገባችሁ? እነሱ አላህን ወደ መቃረቢያ ተግባርን ይከጅላሉ። እነሱ ደግሞ እነሱን ይጠራሉ። የቶቹ ናቸው ቅርብ? ወየርጁነ ረሕመተሁ የእሱን እዝነት ከሚከጅሉት ወየኻፉነ ዐዛበሁ የእሱንም ቅጣት ምንም የሚሉ ናቸው የሚፈሩ ናቸው ይላል አላህ ሲፋቸውን ሲናገር ኢነ አዛበ ረቢከ እነሆ እኮ ቅጣት ካነ መሕዱራ የሚፈራ ሆነ ይላል ወልኸውፍ ፍራቻ እንዳረሱ እሺ ሁላችሁ ኡላኢከ እነርሱ እኮ አለዚነ እነዚያ የድዑነ ማለት የሚጠሩት የሚለመኑት ማለት የብተጉነ እነሱ ሰው ቢለምናቸውም ለነሱ ቢዋደቅም እነሱ ግን የብተጉነ ምን ይላል ይከጅላሉ ኢላ ረቢሂም ወደ ጌታቸው ምን አልወሲላ መቃረቢያ ተግባርን አየሁም አቅረብ እስቲ ማናቸው ቅርብ ለአላህ ቅርብ ማናቸው ናቸው እነዚህ የሚለምኗቸው አላህ የሚዋደቁላቸው አካሎች ናቸው ወይስ እነሱ ራሳቸው ወደ አላህ መቃረቢያን ተግባር የሚከጅሉ ሳሊሆቹ ናቸው አየሁም አቅረብ አላለ ወርጁነ ረሕመተሁ እነሱ እኮ የአላህን እዝነት የሚከጅሉ ናቸው። ወየኻፉን ዐዛበሁ የእሱንም ቅጣት የሚፈሩ ናቸው ይላል። እንደነሱ አይደሉም ነው እና ዐዛበ ረቢከ ካነ መሽሩራ የጌታህን ቅጣት የሚፈረፈ ነው ይላል። ገባችሁ ወልኸውፉ ፍራቻ ወረጃ ክጃሎት ኢዘ እጅተመዓ በአንድነት ከመጡ ደፈዐ ልዓብድ አንድ ላይ ሁሌኛ ኸውፍን አላህንም እየፈራን ከሱም እየከጀልን የምንጓዝ ከሆነ በአንድነት ከመጣ ደፈዓ አልዓብድ አንድን ባሪያ ይገፈዋል። አንድን ባሪያ ምን ያደርገዋል? ይገፈዋል። ይሄ ተግባር ወዴት ኢለል ዐመሊ ወደ መስራት ወፊዕል አልአስባቢ አናፊዓ ጠቃሚ የሆኑ ሰበቦችን ወደ መተግበር ያመጣዋል። ፈኢነሁ እነሆ መዐ ረጃኢ ከመከጀል ጋር ያዕመሉ ጧዓ من يسرى نعم. الله من يسود دوم الكنسر يسرى رجاء ثوابها من وان كجلو من وان من دوان ومع الخوف كم يفرات دقمو يترك المعاصي وانجل نتوان خوفا إقابها إقابها من وان فرتو كتاتوان أما إذا يئس تسفى ما كقرد من رحمة الله الله زنت ፈኢነሁ የተወቀፍ እሱ ምን ይላል ይቆማል ይገደባል አኒል አመል ሷሊህ መልካምን ከመስራት በቃ ተስፋ የለኝም ተስፋ ተስፋ የለውም መልካም ስራን አይሰራም ወኢዛ አሚና ደግሞ ከተማመነ ምንም አይመጣብኝም ብሎ በቃ እኔ ምን ምን ሆናለሁ ብሎ ከተማመነ ምን አዛብላህ ከአላህ ቅጣት ወዕቁበቲሂ ያው ዛቱም ማለት ፈኢነሁ እኮ እሱ የንደፊዕ ይህ ነገር ይገፋል ኢላ ፊዕል ልመዓሲ ምንን ወደ መስራት ምንም አልሆንም እኔ አልቀጣም ብሎ ከተማመነ ወንጀልን ወደ መስራት ይገፋል። እኔ ምን ሆንኩ ይኸው እስከ ዛሬ መጥፎ ስራ ምን ሆንኩ እያለ ነው አይደል? ይጓዛል። ከዚያ ቀምሷል። ይሄ ግን እስትድራጅ ቃለ ባዕድ ዑለማ ከፊል ዑለማዎች ብለዋሉ መን ዓበደ አላህ ቢልሑቢ አላህን በመውደድ ብቻ የተገዛ በቃ ሑብ ሑብ ሑብ አላህ እንወዳለን፣ ነቢን እንወዳለን፣ ሳሊሆች እንወዳለን ብሎ ብቻ በሁብ የሚገዛ ሁወ ሱፊዩን እሱ ምንድን ነው? ሱፊይ ነው። እሱ ምንድን ነው? ሱፍይ ነው። ሱፍያ ሲባል ሰምታችሁ ታውቃላችኋል? አዎ እሱ ሱፍይ ነው። አላያችሁም? በቃ የነቢ ሙሀባ ይላል። አዎ የአላህ ውዴታ ሁሌ በቃ እሱ ሙሀባ ነው ያወራል። ገልጸዋል። ወመን አበደሁ ቢልኸውፊ ወህደሁ ደግሞ ዝም ብሎ አላህን በመፍራት ብቻ መገዛት ደግሞ ወህደሁ ብቻ فهو ሐሩሪዩን እሱ ደግሞ ሐሩሪይ ነው ሐሩሪይ ማለት ኸዋሪጂይ ማለት ወይም ተክፊሪይ የሚባሉት አይደል ከነሱ የመጡ ቅርንጫፎች ናቸው ሐሩሪዩ ከሐሩሪይ እነዚህ ኸዋሪጅ በቃ እነሱ ወንጀል ከሰራሽ ከሰረክሽ እነሱ ጋር ማቆየት ምናምን የለም አንገትሽን በለው ነው የሚጥሉሽ ወይም ከተ አንተ ዝሙት ብትፈጽም አንገትህን ብሎ ነው የሚገለው። ግልጽ ካፍር ነው ነው ያከፍራል። እንኳን አይደለም ከመንግስት አሁን የሀገራችን መንግስት ምንድን ነው መቼስ ሙስሊም አይደለም። የመንግስት መታወቂያ ከያዝ ያከፍራል። ከሱ ሁኩማ በሱ እየተዛደ እየተደ እየተተዳደርክ ነው ይላል። ግልጽ ነው አለ። ታዲያ በሱ መተዳደር እኔ ፈልጌው አይደለም ማለት እንዴ ለምን ስትል ومن لم يحكم بما أنزل الله فأولئك هم الكافرون ይላል። በቃ አንተ ላይ አምጥቶ ድምድም ነው የሚያደርግ ካፊር ይላል። ካፊር ነው አንተ ካስፈለገው ሊገሉላ ይችላል። ስለዚህ እነዚህ ደግሞ فهو حروري አለ። ومن عبده بالرجاء ዝም ብሎ በክጃሎት ብቻ በቃ ክጃሎት በቃ የተገዛ ደግሞ ወህደው ፈሁወ ሙርጂ እሱ ደግሞ ሙርጂአ የሙርጂአ አካሄድን ይዟል። ምክንያቱም እነሱ ምንድን ነው የሚሉት ሙርጂአዎች እነዛ ወንጀል የሰራ ሰው ምንድነው የሚሉት? ከባይር የሰራ ይከፍራል ነው የሚሉት ሀሩሪዮች። በትልልቅ ወንጀል ሰውየው ሊከፍር ይችላል ነው የሚሉት። ግልጽ ነኝ። እነዚህ ሙርጂያዎችስ ላ የዱሩ ذنب مع الإيمان ይላሉ። لا يضر المعاصي مع الإيمان ውስጥ ኢማን ካለ በአላህና በመልእክተኛው ካመንክ የፈለግከውን ወንጀል ብትሰራ ምንም አትሆንም ይላሉ። እንደዛማ ከሆነማ እኮ ይላሉ አንዳንድ ዑለማዎች ማንም ሙእሚን ነበረ ባለፈው አሳልፈን ነው አምኗል በአላህ ግልጽ ግን በስራው ላይ አልቆመም እንጂ ኢብሊስም ራሱ ምን ነበር በአላህ ታላቅነት ላይ አምኗል። ግልጽ ላይ እ ስለዚህ ስንቱ አምኗል ስራው ላይ አለመገኘት እንጂ። ስለዚህ በሙርጂያ ከሄድ ደግሞ ከሆነ በቃ ረጃ ነው ሁልጊዜ አንተ ክጃለት ነው ዝም ብሎ አላህን በረጃ ብቻ የተገኘ ሁወ ሙርጂ የሙርጂ እንግዲህ አካሄድን የተከተለ ወመን አበደው ቢልሑቢ ዝም ብሎ በመውደድና ወልኸውፊ በመፍራት ደግሞ ወመን አበደሁ የተገዛው ቢልሑቢ በመውደድ ወልኸውፊ በመፍራት ወረጃ በመከጀል ፈሁወ ሙእሚኑን ሁወ አህሉ ሱና ወልጀማ اتبع ملة أهل السنة والجماعة على أهل السنة والجماعة يتكتل مؤمن كما وصفه الله بذلك الله إن وصفه خيرة خلقه كفطرانه الله بلاش ونتن حيث يقول سبحانه ጥራት الله سبحانه وتعالى ወተዓላ ሲናገር أولئك الذين يدعون يبتغون إلى ربهم الوسيلة أيهم أقرب ويرجون رحمته ويخافون عذابه بمالك الله سبحانه وتعالى والسفال قال وقد وصف الله الذين أهملوا وقد وصف الله الله ገልጿቸዋል እነማንን الذين أهملوا እነዛ ችላ ያሉትን ጃኒበ الخوف የፍራቻን ጎን ማለት ነው ወደ ጎን ያሉትን አላህ ገለጻቸው ወንደፈዑ እነዚያ የተጠጉትን እንደ ፈውማንት ወደዛ የተጠጉትን ምንድን ነው የሚባለው? ወደዛ የተገፉትን የተወረወሩትን ማለት ፊልመዓሲ በወንጀል ውስጥ ማለት ነው። አላህ ስብሓነሁ ወተዓላ ችላ ያሉትን አላህን መፍራትን ችላ አሉ። ወደ ወንጀል የወደቁትን አላህን ከመፍራት ርቀዋል። ወአሚኑ የተማመኑትንም ሚነል ዑቁበቲ ከቅጣቱ ቢአነሁም ልኻሲሩን እነሱም በምንድን ነው የወሰፋቸው የከሰሩ ብሎ ነው አላህ የወሰፋቸው فقال تعالى الله سبحانه وتعالى ብሎ ይላል أفأمن أهل القرى أن يأتيهم بأسنا أن يأتيهم بأسنا بياتا وهم نائمون أوأمن أهل القرى أن يأتيهم بأسنا ضوحا وهم يلعبون أفأمنوا مكر الله فلا يأمن مكر الله إلا القوم الخاسرون أفأمن أهل القرى እነዛ የመንደሪቷ ባለቤቶች ተማመኑ እንዴ የመንደሪቷ የአገሪቷ ባለቤት ነዋሪዎች ተማመኑ እንዴ አያእትየሁም እነሱ ዘንድ እንደማይመጣባቸው አድርገው አያእትየው በእሱና በእሱና ማለት አዛቡና ቅጣታችን በያተን ለሊት ላይ አዳሩን ማለት በያተን ለሊት አዳሩን እንደማይመጣ ተማመኑ ምንም አንሆንም ብለው ወሁም ናኢሙን እነሱ ምን ሆነው ምን ሆነው ተኝተው የአላህ ቅጣት በድንገት ይመጣብናል የሚሉ ተማመኑ እንዴ? አዋ አሚና ተማመኑ እንዴ? በተጨማሪ አህሉል ቁራ እነዛ የመንደሪቷ ባለቤቶች ነዋሪዎች አያእትየሁም በእነሱ ላይ መምጣትን ተማመኑ ወይ ባእሱና ቅጣታችን ዱሐን ምን ላይ ንጋት ላይ ወሁም የልዓቡን ምን እነሱ ምን እያሉ እየተጫወቱ የአላህ ቅጣት መምጣትን ተማመኑ። አይ አይመጣም ብለው አፈአሚኑ ተማመኑ ወይ መክረላህ የአላህን ሴራ ፈላ የእመኑ መክረላህ የአላህን ሴራ የሚተማመን የለም ቅጣት የሚተማመን የለም ኢላ ልቀውም ልካሲሩን እነዛ የከሰሩ ህዝቦች እንጂ ይላል አላህ ስብሓነ ወተዓላ ወማዕነ ልአያት يانك تترقامي أن الله الله لما ذكر حال حال أهل القرى يا من دريت أن بالبيتو تشوني تاسيقل المكذبين نزع يمياس واشوتن للرسلي معنى رسولو تشن يمياس واشوتن المتمادين في الكفر بكيدات لي كالتلوتن والمعاصي እንዲሁም በወንጀል ላይ ዘከራ ወሳ አነ الذي حمله እኑ እኮ ይህ ያነሳሳቸው አላዳሊከ هو الامن من مكر ከአላህ ስብሓነሁ ወተዓላ ሴራ መተማመን ወአደሚል الخوف منه ከሱም አለ መፍራት ነው ወመክሪላሂ የአላህ ምክር እኮ ሁወ አነሁ ኢዛ ዐሳሁ አብዱ አንድ ባሪያ እሱን ያመፀው ጊዜና ወአግضበሁ ያስቆጣው ጊዜና አንዓመ አለይህ ምን ይሏል የሚሰጠው አላህ አላህን አስቆጥቶታል ወንጅሏል በዚህ ጊዜ አላህ ምን ይሰጠዋል ብትሉ ቅጣት አይደለም ወዲያው እሺ ተመልከቱ አንዓመ አለይህ አላህ ጸጋን ይሰጠዋል ቢአሽያኢን በተለያዩ ነገሮች የظن العبد ያ ባሪያ ደግሞ ይጠረጥራል አነሃ ሚን ሪዳ الله የአላህ ውዴታ አላህ ወዶኛል ማለት ነው ብሎ ይላል። አንሁ ከሱ እስቲ ያደጉ ዓለሞችን ተመልከቱ። ያደጉ ሀገራቶች የምትለው አላህ ወዷቸው ኢስቲድራጅ ነው ስታል ከዛ በኋላ استدراج ለዚህ ወንጀል እየሰራህ አላህ ጸጋውን ካፈሰሰብህ استدراج استدراج ማለት ማለት ነው አላህ ችላ እያዘናጋው ማለት ማዘናጋት ወይም ማቆየት ወህየ እሷ እኮ ኢስቲድራጁን ለሁ ለእሱ አላህ ምን እያለው ነው እያቆየለት ነው ወይም እያዘናጋው ነው ማለት ነው ማቆየት ብትሉ ደስ ይላል ማቆየት በቃ فهؤلاء الكفرة እነዚህ እኮ ከሃዲያኖች አሚኑ መክረላህ በዚህ ሰዓት የአላህን ቅጣት ሴራ ተማመኑ ቢህም በእነሱ ላይ እንደማይመጣ ለመስተድረጀሁም ምን ያላቸው ጊዜና ችላ ብሎ ያቆያቸው ጊዜና ቢሰራኢ በምን በምን ቢሰራኢ በምን በደስታ በኒዓሚ በጸጋ ወዐሰው ሩሱለሁም በዚህ ጊዜ ማንን አመፁ መልእክተኞችን ፈጠን እያልኩ ነው ቀብ ቀብ አድርጉ የሚከብደው ዋሰው ሩሱለው ወተማደው ቀጠሉ ፊል መዓሲ በወንጀል ሐታ አህለከሁሙላህ አላህ ምን እስኪላቸው እስኪያጠፋቸው ድረስ ወሐዘረ አላህ አስጠንቅቋል። መን ጃአ ባዕደሁም ከነሱ በኋላ የመጡትንም አየፍዐለ ሚስለ ፊዕልህም የእነሱን አምሳያ ተግባር እንዳሰሩ በማለት አላህ አስጠነቀቀ። ፈዩሲብ ፈዩሲበሁም እንደሚያጋጥማቸውም ተናገረ። ማ አሳበሁም እነሱ ምን ያለው ያጋጠመው ነገር وقال سبحانه ጥራት ይገባውና አላህ ስብሐነ ወተዓላ ብሏል። አወለም يهدي للذين يرثون الأرض أولم يهدي አልተገለጸላቸውም እንዴ أولم يهدي አልተገለጸላቸውም እንዴ للذين ለነዚያ يرثون الأرض ምድርን ለሚወርሱት من بعد أهلها ከባለቤቶቿ በኋላ እንግዲህ እነዛ የአንድ አገር ነዋሪ ሲጠፋ ሌላ ይተከላል። አዎ ከነሱ በኋላ ምድር ለሚወርሱት አልተገለጸላቸውም እንዴ? አለው ነሻኡ እኛ እኮ ከሻን ከፈለግን አፈብናሁም ቢዱኑብህም በወንጀላቸው እናቀምሳቸዋለን። አሰብናሁም እናገኛቸዋለን ቢዙኑቢህም በወንጀላቸው እናገኛቸዋለን፣ አግኝተን እናቀምሳቸዋለን። ወነጥበዑ አላ ቁሉቢህም ይሄ ብቻ አይደለም፣ በቅጣታችን ማግኘት ብቻ ሳይሆን ወነጥበዑ እናትምባቸዋለን፣ አላ ቁሉቢህም በምናቸው ላይ በልባቸው ላይም እናትምባቸዋለን። ወላሂ ثم قست قلوبهم من بعد ذلك فهي كالحجارة أو أشد قسوة ማለት ይሄ ወሁም ላይ የስመውን ከዚያ እነሱ ምንም ሀቅ አይሰሙም። ይሄ ነው በቃ መጨረሻው እኮ ነው። ወንጀል ሲሰራ ሲሰራ ሰውየው አላህ ልቡ ላይ ያትምበታል። በቃ ምን ደንዝዙ የልብ መድረቅ አላህ ይጠብቀን። ከባድ ነው እኮ ላይ ምንም አንተ ማር የሆነ ከቁርአንና ከሐዲስ ማር የሆነ ነገር እያፈሰስክ ለሱ ልቡ ላይ ምንም ግራዋ ከመሆን አይወገድበት። ልቡ ደርቋላ ልቧ ደርቋል። ቃለ ባዕድ ዑለማ ከፊል ዑለማዎች ብሏል ኸውፉል አብዲ የአንድ ባሪያ ፍራቻ የንሸኡ ይነሳል። አንድ ሰው አላህ መፍራት የሚባለው ይነሳል ሚን ኡሙር በሚከሰቱት ምክንያቶች ነው። አላህ ሊፈራና ልቡ ሊነሳ የሚችለው ይህ እሷ ፍራቻ የሚያበቅለው የሚያነሳው ምንድን ነው ከተባለ አወለመን የመጀመሪያው ማዕሪፈቱ ማወቁ ነው ቢልጂናየቲ ቅጣቱ ቢልጂናየቲ ማለት በወንጀልነቱ ወንጀሉ ማወቁ ነው። ወንጀሉን ስለ ወንጀሉ ማወቁ አልገባችሁ? ወንጀሉን ማወቁ ነው። ወቁብሂሃ አስጠይነቱ ጂናያ ማለት ወንጀሉን ማለት ወቁብሂሃ አስጠይነቱ ስለ ዝሙት ምንነት የተረዳ ሰው መቼስ ወደዛ አይገሰግስ እንገሰግሳለን እንዳንተ ወንጀል ያገኘ አላህ ስብሐነ ወተዓላ እኮ እንዴ ወላ ተቅረቡ ዚና ኢነሁ ካነ ፋሂሸተን ወሳ ሰቢላ ምንም ያክል ሰው የሚያጣጥመው ለጊዜ ቢሆንም መጨረሻው ምንድን ነው አለ መጥፎ እና የዝሙት ሰዎች እስቲ ምኑ ጋር ነው ያማሩት የአልጋ ቁራኛ ከመሆናቸው ደግሞ ህይወታቸው የሚያምሩ ፊታቸው ምናቸው የሚያምር ነው ለጊዜው እነሱ ለደቂቃዎች ወይም ቢገፋ ለሰዓታት ሰዓት ብለው የሚዘልቅ ስሜታቸውን ሲያጣጥሙ ይቆያሉ ከዛ በኋላ ላይ አላህ ያመጣውን ማለት ነው መቅሰፍት ይቀምሷታል። በዛ ላይ እስቲ ለምን እርካታ ቢኖረው በዛው በአንድ አይብቃቁም ነበረ። ሲገላበጡ ይኖራሉ በማዕሲያ አይደል? ምንም ደስታ ሳያገኙ ያገኛሉ እንዴ ደስታ? የለም። ያንንም እየተው በዚህ ይላል በዚህ ብስጭት አንድ ህይወቱን ፈርሳይ ተጨማልቆ ይኖራል። አላህ በፈቀደው ግን ማለት ነው ጎዳና የሚጓዝ ሰው ግን አዎ በክብር ተይዞ ባረከላሁ አላሁ ለክ ወባረከ አለይክ ወጀምዐ በይነኩማ ፊ ኸይር ተብሎ በጥሩ ሁኔታ ትዳርን ይዛል፣ ምርጥ ህይወትን ይኖራል። የሚያስደስት ነገር ነው። ግልጽ ነው አለ ይኖራል ማለት ነው። ሀታ ምን ውስጥ ትዳር ውስጥ ገብቶ እንኳን መጋጨት እንኳን ቢያጋጥመው እኮ አሁንም ማዕሲያ ውስጥ አይወድቅም። ስለዚህ አላህ ጎዳና ነው። አላህ ኸይሩን እስኪመርጥለት ጥሩን ነገር እየተመኘ ይኖራል ማለት ነው። ስለዚህ ትርፉ ምንም የለም ማለት ስለዚህ ወንጀል ውስጥ የሚወድቀው ማዕሪፈቱ ማወቅ ነው። አንድ ሰው አንድን ነገር እንዳይሰራ ከተፈለገ ማዕሪፈቱ ማወቁ ነው። ቢልጂናየቲ ወንጀሉ ወቁብሒሃ እንዲሁም ምንነቷ አስጠይ ገጽታ መኖሯ። ሳኒየን ሁለተኛው ተስዲቁሁ ቢልወዒድ እውነት ይላል በአላህ ዛቻ በቃ አላህ የጀሃነም ሰዎች ራሱ አዛ ይሆናሉ አላሉም እንዴ? ዝሙተኞች ሲቀጡ ሲቀጡ ዝሙትን የፈጸሙት በምናቸው ነው? በብልታቸው አይደለም። ከብልታቸው የሚወጣው ሲቀጡ ሽታው የጀሃነም ሰዎች ሁላ በአጠቃላይ አዛ የሚያደርግ ቅጣቱ አደገኛ ከሆነ እየጮሁ ማለት ዋና አላህ አላህ እኮ ረተበ አለል ማዕሲያ በወንጀሉ ላይ አላህ ረትቦታል። እሱን ተንተርሶ የሚመጣውን ዕቁበት ያቅጣል። ግልጽ ነው። ዙናቶች ብዙ ቅጣት ነው ያለባቸው ማለት ያንን ካወቀ ይተዋል። ሳሊሰን ሶስተኛው ከውኑ መሆኑ ላ ያዕለመ ሊኢለቲ ዩምናዕ ሚነ ተውበቲ ላ ያዕለሙ ማያውቅ መሆኑ ከውኑ መሆኑ ላ ያዕለም ማያውቅ መሆኑ ለአለሁ ዩምና ሊከለከል ይችላል ሚነ ተውበቲ ከተውባ ልከለከል እኮ ይችላለሁ። ወዩሓሉ በይነሁ ወበይና በእሱና በተውባ መካከል እጋረዳለኝ። ሞት ገና ተውበት አደርጋለሁ ስል መጥቶ ቀጥፎ ይወስደኛል ብሎ ያለ ሰው ለተውበት ይነሳሳል፣ ይፈጥናል። ሞት መቼ እንደሚመጣ እናውቃለን። ሞት መቼ መጥቶ እንደሚወስደን የሚያቅ ሰው አለ የለም። በቃ ላ አልሞት ላ ይሻውር አልሞት ላ ይመይዝ በይነ الصغير والكبير አልሞት ላ ይበይዝ በይን ልዓሊም ወልጃሂል ሁሉንም ይወስዳል። ታዲያ እስቲ እንዲሁ ሳናቆ መጥቶ ተውባን ሳናደርግ ጋርዶን ቅጣት ውስጥ ልንገባ እንችላለን። ይህንን ያወቀ ሰው ወደ አላህ سبحانه وتعالى ይህንን ያላወቀ ሰው ግን ማዕሲያ ላይ መዘውተሩ የማይቀር ነው ይላል። ወበይነሃ ኢዘ እርተከበ ደም ስለዚህ እናስተንትን ወንጀሉን ምን ያክልነት እንደገዘፈ አላህ ደሞ እንደሚቀጣ ኢነላህ ላ ዩኽሊፉ ልሚዓድ አይደል እንዴ በቃል ኪዳኑ ላይ ምንም ላ ዩኽሊፍ ጥሩ ለሰራ እንደዛው ወንጀል ለሰራ ነው ስለዚህ በድንገል ሞታለን ያለ ሰው እነዚህን ሶስት ሰዎች ሶስት ነገሮች የተሟላ ሰው በወንጀል ላይ ያዘወትር ነው وبهذه الثلاثه በእነዚህ ሶስት ነገሮች የቲሙ ለሁ الخوف አላህን መፍራት የሚባለው ነገር ይሟላለታል ቀብለ ዘንቢ ወንጀልን ከመስራት በፊት ወባዕደሁ ከሱ በኋላም ቢሆን ይተዋል። ወየኩኑ ኸውፉ አሸድ ፍራቸው ብርቱ ይሆናል። እነዚህን ሶስት ነገሮች ሲያስተነትን እነዚህ ሶስት ነገሮችን ልባችን ውስጥ አቅላችን ውስጥ እናስርጻቸው። አላህ ከወንጀልና ከወንጀል አጫፋሪዎች አላህ ይጠብቀን። ወካነ ለአንቢያኡ አንቢያዎች ነበሩ ላ የንቀጢዑ አመልሁም ምኞታቸው አይቋረጥም። ቢላሂ በአላህ አበደ መቼም ከአላህ ምንድነው ምኞታቸው አይቋረጥም። ከአላህ ተስፋ ያደርጋሉ። ወላ የይአሱነ ተስፋ አይቆርጡም ምን ረሕመቲላህ ከአላህ እዝነት ፊ ጀሚዕ አህዋል በሁሉም አህዋላቸው መሕመ ሽተደል ኸጥቡ ኸጥቡ ቢበረታም ኸጥብ ማለት ምን ማለት ነው? አልሓል ማለት ነው። ወሻ ሁኔታው ሁኔታው የበረታ ቢሆንም ወደዑፈት አስባቡ ሰበቦችም የፈለገ ያክል የደከሙ ቢሆኑ ወደዛ ነጃ ለመውጣት ማለት ነው የሚያዳርሱት የፈለገ ያክል የደከመ ቢሆንም ፈሃዛ ኸሊሉላህ ይኸው እዚህ ጋር ተፈቃሪ አላህ ባሪያ የሆነው ኢብራሂም ለማ በሸረትሁ ልመላኢካ መላኢኮች ሲያበስሩት በምን ቢልወለዲ ልጅ በልጅ አበሰሩት መጡና መቼ ነው የተበሰረው በልጅነቱ አይደለም ማኪበሪ ሲኒህ ምኑ እድሜው ረጅም ከመሆኑ ጋር ኪበር ማለት ያረጀ ማለት ነው አረ ኪበሩ ሲኒ እድሜው ያረጀ የገፋ ከመሆኑ ጋር ወሐሪ ዘውጀቲሂ የሚስቱ ደግሞ የሳራ ሁኔታ የሳራ የሚስቱ ሁኔታ ደግሞ التي ያቺ ዩስተብዓዱ የራቀ ነው معها ከሷ ሑሱል ወለድ ልጅን ለማግኘት ግጥዋል ምለምን አርጅታለች አይደል እንዴ ምን ብላለች አርጅታለች ከሀይድ እንቅጣዕ ሆናለች ብዙ ጊዜ ሀይድ እንቅጣዕ ከሆኑ ምንድን ነው ልጅ የማግኘት ሁኔታ ከባድ ነው አይደል ቃለ ዐንደ ዛሊከ መጥቶ መላይካው ሲያበስረው ምን አለው? ለመላይካው ማለት ሲያበስረው ወመን የቅነጡ ምን ረሕመቲ ረቢህ ኢላ ዳሉን ከአላህ እኮ እዝነት ተስፋ የሚቆርጥ የለም እነዛ የጠመሙት ቢሆን እንጂ ላ ያዕለሙ አያውቅም ሊያነው ምክንያቱም ከሃዲ የጠመመ ሊያነሁ ሊያነሁ ምክንያቱም ያዕለሙ ያውቃል ሙእሚን ማለት ሚን ቁድረቲላህ የአላህን ችሎታ ወረሕመቲ እዝነቱን ማ ሁወ አብለግ ሚን ዛሊከ ከዚህ ምን የሆነ ነው ላቅ ያለ ነው አይደል አብለግ ማለት ልክ የደረሰ ነው ወአዕظም ከፍ ያለ ላኪነሁ ነገር ግን ሲያበስረው ከደስታው የተነሳ ምን አለ ቃለ ሊሚል መላኢከ ለመላኢኮቹ ብሎ አለ ቃለ አበሰርትሙኒ እኔን አበስራችኝ አላ አመሰኒ የልኪበሩ እድሜ ከገፋ በኋላ እርግና ከነካኝ በኋላ ፈቢማ ትበሽሩን እስቲ በምንድን ነው የምታበስሩኝ አለና ጠየቀ። ቃለ ዛሊከ ይህንን እኮ አለ አላ ወጅህ ተአጁብ ምን በማለት በመገረም በቃ አላህ ወተፈኩሪ በማስተንተን ፊ ዐዚም ቁድረቲላህ የአላህ ላቅ ያለ ችሎታውን በማሰብ ወረሕመቲ እዝነቱ ወሃዳ ይኸውልህ ወሃዳ ይህ ደግሞ ነቢዩላህ ያዕቁብ አዎ ነቢዩላህ ያዕቁብን ደግሞ ተመልከት ለመ ሽተደ አምሩ ጉዳዩ ብርቱ የሆነበት ጊዜና ወተአዘመ ልሃሉ ሓሉ ምን ያለው ጊዜና ተአዘም ማለት ምን ማለት ነው ተዳየቅ ወሽተድ ብርቱ ሲሆንበት ቢፊራቂ በኒህ ልጆቹ ምን በማለቱ በማጣቱ የመጀመሪያ ማንን አጣ? እህትና ወንድሞች ወንድሞቹ ወስደው ምን አሩ ብዕር ውስጥ ከተቱት፣ ዩሱፍን አጣ። ሁለተኛስ ማንን? ወንድሙ ቢንያሚን አጣ። ከዛ ደግሞ ትልቁ ደግሞ መጥቶ ደግሞ አዎ እኔማ አሁን እሱንም ይዛችሁ ስታበቁ ቃል ኪዳን ለአባታችሁ ገብታችሁ ስታበቁ አሁንም እሱንም ሁለተኛ ጨመራችሁት፣ እኔማ አልሄድም ወደ ቤት አለ። እሱም ሶስተኛ ምን ተጨመረ። ሶስት ልጅ በዚህ ጊዜ በጣም አዘነ፣ በጣም አዘነ። በቃ ሲደርሰው ኸበሩ ግድ ነው። በሂደት በሂደት እያለ ማለት ነው። ሶስት ልጅ ራቀው። አዱመ ረጃኡሁ። በዚህ ጊዜ ግን ምንድን ነው ተስፋው ምን አለ? ከፍ አለ። አዎ ክጃሎቱ ከፍ አለ። አንተ ፈተና ሲበዛ ደረጃህን ከፍ አድርገው። ምንም ዲግሪውን መጨመር አለብህ። መቀነስ የለብም። ግልጽ ነው። رجاؤه بالله وطمعه ግልጽ ነው። እንዴ አንተ አንድ እቃ መግፋት ከፈለክ ወይም አንቺ መግፋት ከፈለክ ከባድ ከሆነ ከቀላል እቃ ጋር ያለውን አገፋፍ አንድ ነው እንዴ የሚሆነው? ከባድ ሲመጣ ምንድነው የምታደርገው? ኃይልን ጨምራ ፈተና ሲመጣ አንተም ከባድ ነገር ሲመጣ ረጃም ምኑን ዲግሪውን ግጥር percent ኡን ከፍ እያደረግን ነው መሄድ ያለብን። በቃ ፈተናዎች ሲበዙ እንደዚህ ነው ማድረግ ያለብን። ግልጽ ነኝ። ረጃኡሁ ቢላህ በአላህ ላይ ያለውን ክጃሎት፣ ወጠምዐሁ ክጃሎ ተስፋው ምናምን በለው በረሕመቲ በአላህ ምን ላይ እዝነት ላይ ወቃለ ሊበኒህ ልሓዲሪን እሱ ዘንድ ለተገኙት ልጆች ለመጡት አላቸው። ሶስት ልጅ ነው። ያ በኒ የዝሀቡ ፈተሐሰሱ ሚን ዩሱፍ من يوسف وأخيه ولا تيأس من روح الله إنه لا ييأس من روح الله إلا القوم الكافرون يا بريء لجود شوالا اذهبوا هدوا فتحسسوا من يوسف يوسف فلقوت وأخيه واندمونم ወላ ተይአሱ ምን ረውሒላህ ከአላህ ስብሓነ ወተዓላ ዝነት ምን አትበል ተስፋን አትቁረጥ። ይህም ብሎ ሲልካቸው አይደል እንዴ ፈረጃው የመጣው ኢነሁ ነው እኮ ላ የይአሱ ምን ረውሒላህ ከአላህ እኮ ዝነት ተስፋ የሚቆርጥ የለም ኢለል ቀውሙል ካፊሩን ልት ነው እነዚያ ካዲያን እንጂ ልክ መጥቶ ማለት ነው። እስቲ ወደ አባታቸው አይን እንግዲህ ይችን ጣል አድርጓት ሲሉ ገና እዛ ሲደርስ ማለት ነው ምንድነው ያለው? ኦ እኔ ገና የሆነ የሚሰማኝ ስሜት አለ አይደል? ያ ቀሚስ ደም የተነከረው መቶ ሲጣልበት ማለት ነው። ፈሰብሩን ጀሚል ምን አለ ግን ፈተናው ሲበዛበት ምርጥ የሆነች ትዕግስት ማድረግ ይገባኛል። ፈሰብሩን ጀሚል ምርጥ የሆነች ትዕግስት ማድረግ ይገባኛል። ግልጽ አሰላ አላህ ይችላል አየእትየኒ ቢህም ጀሚዓ ሁሉንም ለእኔ ሰብስቦ ሊያመጣልኝ አላህ ምን ይላል ይከጀላል አለ። ያው እኚህን ነው እንግዲህ ተከተሉ የተባልነው እኚህን ነብያቶችን ነው። ዝም ብሎ እንደው ዝም ብሎ ውርጋጥን አይደለም። እነዚህ ናቸው ለእኛ ቁድዋ ቁድዋ እነሱ ናቸው። አላህ እነሱን በመልካም እንከተል አላህ አድርገን። وهذا نبينا محمد صلى الله عليه وسلم يو نبي محمد دقمو قال الله تعالى አላህ ስለሳቸው ሲናገር ደግሞ ምን አለ? إذ أخرجه ባስወጡት ጊዜና الذين كفروا እነዚያ የካዱት ثاني የሁለት ሁለተኛ ሆኑ። ነቢዩ የሁለት ሁለተኛ የሁለት ሁለተኛ ሲባል ማለት አብሯቸው የነበረው ማለት አቡበክር ነው። በቃ ሁለት ሆኖ የወጡ ጊዜ ነው። إذ هما في الغار ማንም ረዳት የለም። እነሱ በዋሻ ውስጥ ሳሉ إذ يقول لصاحبه ለባልደረባው ባለ ጊዜ እና ባልደረባ ለማን ነው? አቡበክር ለአቡበክር ባሉ ጊዜና ላ ተሕዘን ምን አትበል አትዘን ኢነላህ ማዕና አላህ ከማን ጋር ከእኛ ጋር ነው ብሎ አሉት ነቢ ስ ላ ስለም መቼ ነው ያሉት ለምን አሉት እስቲ ነግረኝ ለምንድን ነው ያሉት ጉዞ ላይ ነው አይደል ምን ምን ውስጥ ገብቶ እስቲ ንገረኝ ዋሻ ውስጥ ገብቶ ምን ተከሰተ? ሙሽሪኮች መጥተው ምን ሆኑ? እዛ ቦታ ላይ ሆኖ እግራቸውን አየ። በዚህ ጊዜ ደነገጠ። ግልጽ ነው። ሲደነግጥ ነብዩ ሰለላሁ ዐለይሂ ወሰለም አረጋጋ። አረጋግጥ አረጋጉት። ማሻአላ فعظم رجاؤه يا نبي صلى الله عليه وسلم كجالت لا قال كفاره عند الشدة شدة وسمتباتهم ويقول بلو قالوا نبي عليه الصلاة والسلام واعلم أوك قالوا سلمة لا أوك أن الفرج የዛን ጊዜ ግን የተናገሩት ንግግር ነው ማለት ትንሽ ይከብዳል። በሌላ ሐዲስ ነው የተናገሩት አይደል? እ ወየቁሉ ብለው ይላሉ ነቢዩ ወዕለም ወቅ አን ልፈረጀ ፈረጃ እኮ ፈረጃ ማለት ማለት እ ነፃነት አረ ነፃነትን መጎናጠፍ ማል ከርቢ ከምን ጋር ከጭንቀት ጋር ነው ይህን ነገር መድረስ የምንችለው። ወላሁ ሱብሓነህ ጥራት ይገባውና አምላክ አላህ የነሃ ይከለክላል ኢባ ዒባዲህ ባሪያዎችን አለዚነ እነዚያ ከሱረት ዙኑብሁም ወንጀላቸው የበዛባቸውን ወዐዙመት ጀራኢሙሁም ወንጀላቸው ሆነ ያለባቸውን ከፍ ያለባቸው ማለት ጀራ ወዐظመት ላቅ ያለችባቸው ጀራኢሙሁም ጀራኢም ማለት ወንጀሎቻቸውን አየሕሚለሁም ዛሊክ ይህ ነገር እንዳይገፋፋቸው አለ አየሕሚለሁም እንዳይገፋፋቸው ዛሊከ አለል በምን ላይ ተስፋ በመቁረጥ ላይ እንዳይገፋፋቸው አላህ ተናገረ ሚን ረሕመቲ ከሱ ምን እዝነት ተስፋ እንዳቆርጡ ወንጀላችሁ ቢበዛም አዎ አላህ ናም ወላሂ ሁሌ ሰው የሚመከረው ነው። ለምንድን ነው ሁሉ ጊዜ ለሰው ዳዕዋ የሚደረጉ? ዝም ብሎ ምን በቃ ባለፈው ነገርኩህ አይደል ምናምን አይባልም። ከአላህ ተስፋ አትቁረጥ፣ ንገረው፣ ሊመለስ ይችላል። አንተም ከፈለክ እኮ አላህ Subhanahu Ta'ala ከዚህ ሊያወጣ ይችላል። ግልጽ ንገረው፣ ለሰው ገስጸው፣ ምከረው። ከመናገር ግን ዝም አትበል፣ አትወዝን አለል ቁኑጥ ሚን ረሕመቲላህ الله من رحمته كالسزنة وترك التوبة منها ከሷም ማለት ነው ተውባ ከማድረግ ተስፋ እንዳይቆርጡ አላህ ወደዛ እንዳይገፋፋቸው ተናገረ። ምን ብሎ ቃለ ተዓላ قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم قل بالأحبال يا محمد يا نبي الله يا عبادي باريا وچه هوي الذين أسرفوا النزيع دنبر ألفوا على أنفسهم بنفس لا تقنطوا من رحمة الله ከአላህ እዝነት ተስፋ አትቁረጡ። ምን እነላህ አላህ እኮ የግፊሩ ዝኑበ ጀሚዓ ሁሉንም ወንጀል ምን ይላል ይምራል። እናንተ ብቻ ወደሱ ተመለሱ። እነሁ ሁወል ገፉሩ ረሒም እሱ እኮ እና አዛኝ የሆነ ነው። ወአኒቡ ተመለሱ ኢላ ረቢኩም ወደ ጌታችሁ ወአስሊሙ ለህ ለሱም ስለሙ። ፈነሃ ከለከለ ሱብሓነሁ ጥራት ይገባውና አምላክ አላህ ኢባደሁ ባሪያዎችን አንተሕሚለሁም እንዳትገፋፋቸው አላህ ከለከለ። ከስረቱ ዙኑቤ የወንጀላቸው ምን ማለት መብዛት አላ ተርኪ ተውባ ተውባን በመተው ላይ እንዳይገፋፋቸው አላህ ከለከለ። ወልያእሲ ሚነል መግፊራ ከሱ እዝነትን ተስፋ ማጣትን አላህ ከለከለ ይላል። هذا وصلى الله على نبينا محمد وعلى آله وصحبه و...